ይህ ራዲዮ ነጋሽ የኢትዮጵያውያን ሙስሊሞች ድምፅ ነው። የታሪክ አምድ ዝግጅት አለ ክፍል አስራ ስምንት አባቴ ወደ ሀጅ በሄዱበት ጊዜ እንደ ኤሮፓውያን አቆጣጠር በ1960 በኮንጎ ለተነሳው ብጥብጥ በቶሾምቢ የግል ፍላጎት ሀገሩን ለመገንጠል የሚደረገውን ሴራ ለማክሸፍና የሀገሪቱ አንድነት እንዲጠበቅ በማለት ለመጀመሪያ ጊዜ በአዲስ አበባ የአፍሪካ የውጭ ጉዳይ ሚኒስትሮች ስብሰባ ይደረጋል። የአረብኛና የፈረንሳይኛ ቋንቋ የሚያውቁ ኢትዮጵያውያን በአስተርጓሚነት እንዲያገለግሉ ይፈለጋሉ። የአረብኛ ቋንቋ ትርጉም ከወይዘሮ ኤልሳቤት የማነ ብርሃን ጋር በማስታወቂያ ክፍል እንዳገለግል ትዕዛዝ ይሰጠኛል። የአረብኛ ቋንቋ ተናጋሪ ከሆኑት የቱኒዚያና የሞሮኮ መልክተኞቹን እያጀብኩ በሄዱበት ቦታ ሁሉ እሄዳለሁ። በማያቋርጠው ግብዣ ላይ ሁሉ አብሬያቸው እገኛለሁ። ግብዣውም አያቋርጥም። የኢትዮጵያ ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የሀገር ፍቅር ማህበር ክቡር አቶ መኮንን ሀብተወልድ፣ ሁሉም በበኩሉ የኢትዮጵያውያን እንግዳ ተቀባይነት በሚያንጸባርቅ ሁኔታ ታላቅ የራት ግብዣ እንዲዘጋጅ ያደርጋል። በጊዜ እጥረት ምክንያት የሶስትና አራት የአራት ኤምባሲዎች ወጪም በጋራ እየከፈሉ በበኩላቸው ግብዣ ያሰናዳሉ። በየዕለቱ ከስብሰባ ፍጻሜ በኋላ ወደ የግብዣው መሄድና መብላት፣ መጠጣት፣ መደነስ፣ መጨፈር ነው። በዚህ አጋጣሚ ትዝ ከሚለኝ አንዱ ሀገር ፍቅር ማህበር በተዘጋጀ ግብዣ ላይ ከማጅባቸው መልእክተኞች ጋር አንድ ጠረጴዛ ላይ ሴቶች ጋር ተቀምጠን በነበረ ጊዜ በውጭ ጉዳይ ሚኒስቴር የፕሮቶኮል ሹም የነበሩት አቶ በፍቃዱ ብቅ ሲሉ ጌታዬ እኛን ይምሰሉ ብዬ ቦታ አመቻችቼ እንዲቀመጡ አድርጋለሁ። ትንሽ እንደተቀመጡ አቶ አብዱላሂ ከዘመዶችህ ጋር አስተዋውቀኝ እንጂ ይሉኛል። ጠጋ ብዬ በጆሮአቸው እኔ እዚህ ዘመድ የለኝም፣ ከኛ ጋር የተቀመጡ ሴቶች ግብዣውን ያለነሱ አይደምቅም በማለት ከማህበሩ ተጋብዘው የመጡ እንግዶች ናቸው ስላቸው ይህም አለ እንዴ በማለት መገረማቸውን ገልጸው ብዙም ሳይቆዩ ይቅርታ ጠይቀው ተሰናብተው ሄዱ። እኔም ቀጥሎ እንደምዘረዝረው ለሀጅ የሚሄዱ የሞቱትን እናቴን ፍለጋ በድንገት ወደ ጅዳ ሄድኩ። ሌላ ሀዘንና ጭንቀት ውስጥ ገባው። በሀዘንና በለቅሶ ሁኔታ ሁሉ ተለወጠ። የዓለማችን ከንቱነት ይታየኝ ጀመር። ጭንቀትና ሀዘን ከፍ ብሎ የተጠቀሰው የአፍሪካ ውጭ ጉዳይ ሚኒስትሮች ስለ ኮንጎ ባደረጉት ስብሰባ በሚካሄድበት ጊዜ እናቴ ሀጅ ለማድረግ ይነሳሉ። ታላቅ ወንድሜ የእናቱን ፍላጎት ለማሟላት አስፈላጊውን የገንዘብ ወጪ አድርጎ ወደ አዲስ አበባ እንዲመጡ ያደርጋል። ለጊዜው የሚያስፈልገውን የይለፍ ፍቃድ እንዳወጣ ይጠይቀኛል። ሆኖም በእኔ በኩል የተፈለገውን ለመፈጸም አመነታለሁ። በፍጹም ፍቃዱን ለማውጣት አልፈለኩም። ምክንያቱም ይህን የእናቴ ምኞት በእኔ ተከታይነትና አጃቢነት እንዲፈጸም ጽኑ ምኞቴና ፍላጎቴ ነበር። ነገር ግን እርሳቸው ለሀጅ በተዘጋጁበት ጊዜ እኔ በየወሩ ከማገኘው ደሞዝ ሌላ ገንዘብ አልነበረኝም። አቅመ ደካማ ነበርኩ። እርሳቸው ግን ቆርጠው ተነስተዋል። እንዲሁም ለሀጂ ጉዞ ወንድማቸው ሸህ ሰይድ መሐመድ ሳዲቅ እላይና ታች ይሉ ነበር። ሁሉም በእድሜ የገፉ ነበሩ። እናቴን ከሀጅ ለማስቀረት ያደረኩት ሙከራ ሁሉ አልተሳካም። በተለይ ታላቋ እህታችን በቁጣ አንተ የጉዞ ፍቃድ ለማውጣት እንዴት ያቅትሃል? ገንዘብ አምጣ አልተባልክ ከምትሰራበት መስሪያ ቤት ፍቃዱን አውጣላቸው፣ እናትህን አታሳዝንህ ብላ ስለተቆጣች ፍቃዱን ሳልወድ አወጣሁላቸው። በዚህ መሰረት ወደ መካ ሄዳሉ። የእናቴ ወንድም ሀጁን ፈጽሞ ሲመለሱ እናቴ ግን በህይወት መኖራቸው ወይም ከዚህ ዓለም በሞት መለየታቸው ሳይታወቅ እዚያው ይቀራሉ። ወንድሜ ከደሴ በፍጥነት መጥቶ ሂድ እናታችንን ፈልግ፣ ቁርጡን እንወቀው ይላል። በዚህ ጊዜ ወዲያውኑ ተነስቼ ወደ ጅዳ አመራለሁ። የኢትዮጵያ አምባሳደር ክቡር ሼህ አብዱላ መደኒን እርዳታ ጠይቃለሁ። በዚህ ዓመት ብዙ ሰው በፀሐይ ብርታት ህይወቱ አልፏል። በየሆስፒታል የሞቱትም ሰዎች ለቤተሰባቸው መረጃ እንዲሆን ፎቶግራፍ እያነሱ እንዲቀበሩ ተደርጓል። ስለዚህ ብዙ ፎቶግራፎች ቀረቡልኝ። በተመለከትኩት ፎቶግራፍ ሁሉ የእናቴን መልክ ለማየት አልቻልኩም። መንግስት ሳያውቅ ወይም ፎቶግራፍ ወራት ሳይነሱ ሞተው የተቀበሩ ብዙ ሰዎች እንዳሉ ተነገረኝ። በእውነቱ ቁጥራቸው ከአንድ ሚሊዮን የሚበልጡ ሰዎች በአንድ ሜዳ አስፍሮ በተወሰነ ሰዓት አንድ ላይ እንዲንቀሳቀሱ ማድረግ እንኳን በዚያን ጊዜ እንደ ኤሮፓውያን አቆጣጠር በ1960 ቀርቶ ትራንስፖርት በተስፋፋበት መንገድ በብዛት በተሰራበትም በአሁኑ ጊዜም ቢሆን ከባድ መሆኑንና አደጋ ማስከተሉ የማይቀር ነው። በዚህ ላይ የሀገሩ አየር ጸባይ ብርታትና ሽምግልና ሲጨመርበት በህብረት ተያይዘው የሚንቀሳቀሱ ሰዎች ካልሆኑ በስተቀር ሌላው ሁሉ በየአቅጣጫው እየሄደ የደረሰበት አይታወቅም። ከወጣበትም ድንኳን ተመልሶ በድንኳኖቹ ተመሳሳይነትና ብዛት ለመምጣት አይችልም። የሰው ብዛትና የቋንቋ ልዩነት ብዛት የሚያደናግርና ለክፉ አደጋ የሚዳርግ መሆኑ የማያጠራጥር ነው። የጠፋ ሰው ሊገኝበት ይቻላል የተባለበትም ቦታ ሁሉ እየተዘዋወርኩ ከሁለት ወር በላይ በፍለጋ ከቆየ በኋላ ተስፋ ቆርጬ ወደ ሀገሬ ተመለስኩ። ከዚያም ወደ ደሴ ሄጄ እናታችን በህይወት መኖር አጠራጣሪ መሆኑን ለመግለጽ ከአውቶቡስ ጣቢያ ወደ ቤት ሳመራ አንዳንድ የሚያውቁ ልጆች ተከትለውኝ ይመጣሉ። እቤታችንም አካባቢ ብዙ ሰዎች ሲንቀሳቀሱ ይታያሉ። ወዲያው ገባ ስል ሰው ሁሉ በለቅሶ ይንጫጫል። ምንድን ነው ስል ወንድም አህመድ በሞት ስለተለየን ነው የሚል መርዶ ይነግሩኛል። የእናቱን ፍቃድ ለመፈጸም ገንዘብ ሰጥቶ ወደ ሀጅ የላካቸውን የእናቱን ውጤት ታይቶት ነው መሰል በጸጸት በድንገት ከዚህ ዓለም በሞት ይለያል። እነሆ እናቴና ወንድሜን ተከታትለው መሄዳቸው ይሰማኛል። በሀዘን ተዋጥኩ። የአላህን ፍቃድ በትዕግስት መቀበል እንዳለብኝ ምክሩ ከየአለበት ቦታ ይሰጠኛል። ያለኝም ምርጫ ይኸው ብቻ ነበር። ጉዳዩን ብቻ በትዕግስት ለማሳለፍ የመንፈስን ብርታት አላህ እንዲሰጠኝ በምጸልይበት ጊዜ ሁሉ የሚያጽናናኝ የእናቴ ሞት ሸሂዳ ወይም ሰማዕታት መሆናቸው ነበር። አባቴ በጣሊያን ወታደሮች ተገድለው በሞት ከዚህ ዓለም የተለዩ ሲሆን እናቴ ደግሞ የሃይማኖታቸውን ግዳጅ ለመፈጸም ለሀጅ ሄደው መሞታቸው፣ ሁለቱም ከአላህ ሻሃዳ መቀበላቸውን በመገንዘብ መታገስ እንዳለብኝ እገነዘባለሁ። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የሴት ልጅ ጂሃድ ሀጅ ማድረግ ነው። ስለዚህ የእናቴ አሟሟት ሁኔታ ቢያሳዝነኝም ሞት አይቀርምና ሸሂድ መሆናቸው ፍላጎታቸውና ምኞታቸው መሆኑን ከአንዳንድ ወዳጆቻቸው ሰምቻለሁ። እሜቴ በሰላም ያምጣዎት ለሚላቸው ሁሉ ምን ባልኳችሁ መጨረሻዬን እዚያ ያድርግልኝ ይሉ እንደነበር ከብዙ ሰው የሰማሁት ስለሆነ ትዕግስት ማድረግ ጉዳዩን ሁሉ ለአላህ መስጠቱን ምርጫ የሌለው ነገር መሆኑ ተሰማኝ። በእርግጥ የሚያሳዝነኝ እኛን ለማሳደግና ለማስተማር ለቁም ነገር እንድንደርስ ለማድረግ ላደረጉልን ከባድ ውለታ ሁሉ አንድ ነገር እንኳን ሳናደርግ ወላጆቻችንን በአላህ ፍቃድ የተለዩን ቢሆንም የአላህ ረህመት እንዲደርሳቸው የሁል ጊዜ የማያቋርጥ ልመናና ዱአችን ነው። የእነርሱ ፍሬዎች እንደመሆናችን መጠን ዱአችን እንደሚደርሳቸው በነቢዩ ሰለላሁ ዐለይሂ ወሰለም ቃል የተረጋገጠ ነው። ከዚህ ጋር የተያያዘ ልጠቅሰው የምፈልግ አንድ ጉዳይ ከውጭ ጉዳይ ሚኒስትር በሳውዲ አረቢያ የኢትዮጵያ ኤምባሲ ጉዳይ ፈጻሚነት ለአራት ዓመት በደርግ ዘመነ መንግስት በአምባሳደርነት ደረጃ ለሁለት ዓመት ቀጥሎም በስደተኝነት ሰባት ዓመት በጠቅላላው ለአስራ ሶስት ዓመት በሳውዲ አረቢያ ስኖር ከፈጸምኩት ስራ ሁሉ ደስ የሚለኝ የኢትዮጵያውያን ሀጃጆች ተከትዬ ለሀጅ በምወጣበት ጊዜ በጣም ከምወደው ወዳጄ የኤምባሲው ባልደረባ ከነበረው ከአቶ መሐመድ በልጁን ጋር ከድንኳናችን እየወጣን ከቤተሰቡ ተለይቶ የጠፋ ሰውን ፈልጎ ዘመዶቹ ጋር እንዲደባለቅ በፈቃደኝነት የምናደርገው ተግባር ነበር። ከነበረበት ድንኳን ወጥቶ ግራና ቀኝ ሲደናበርና መሬቱ ጠቦት የተጨነቀን ሰው በመርዳት የምናገኘው ምርቃትና ጸሎት እጅግ አስደሳች ነበር። ከዕለታት አንድ ቀን አንዲት ኢትዮጵያዊት ሀጃጅ አንድ ቦታ ብቻዋን ተቀምጣ እናገኛታለን። መልኳም ኢትዮጵያዊ መሆኑ የሚያመለክት መስሎ ስለታየን ብቻዋን የተቀመጠችበትን ምክንያት ጠፍታ እንደሆነ ብለን ስንጠይቃት የለም አልጠፋሁም የሚል መልስ ሰጠችን። የኢትዮጵያ ሀጃጆች የሚገኙበት ቦታ እንድናሳያት እንሂድ ብንላት የለም አልሄድም፣ ምክንያቱም ሀጂ ባለቤቷ እኔ እስክመጣ ድረስ ከዚህ እንዳትነቃነቂ ብለውኛልና ከዚህ አልነሳም ትላለች። በእንዲህ ያለ ሁኔታ ላይ ጥለናት መሄዱ ስለከበደንና ባለቤቷም ሊጠፉ ስለሚችሉ ከሷ ጋር አብሮ መጠበቅ ግድ ሆነብን። ከጥቂት ጊዜ በኋላ ሀጂ መውጫ መግቢያውን የሚያውቁ ለብዙ ጊዜ ለሀጅ የተመላለሱ ስለነበር ባለቤታቸውን ያስቀመጡበት ቦታ አልጠፋቸውም ነበር። በሰላም መጥተው ባለቤታቸውን ይዘው ሄዱ። እንዲሁም ከዕለታት አንድ ቀን የጅማ ተወላጅ ሀጂ ወደ ሀገሩ ከጓደኞቹ ጋር ለመመለስ ወደ አውሮፕላን ማረፊያ ሄዶ ተፈላጊውን formality ለማሟላት ይለፍ ፍቃድህን አምጣ ሲባል ይጠፋበታል። ሰው ሁሉ ለመሳፈር ወዲያና ወዲህ ሲል እሱ ብቻ ጨለማ ውጦት የሚያደርገው ነገር ጠፍቶት እንደ አጋጣሚ እኔና አቶ መሐመድ airport ብቅ ስንል አንድ መንገደኛ ወደኛ ጠቁሞት እየሮጠ ይመጣል። የይለፍ ወረቀቱ ስለጠፋ ከሰው ሁሉ ለይቶ አስቀሩኝ እያለ እየተርበተበተ ጉዳዩን ያስረዳናል። ወዲያውኑ ከአቶ መሐመድ ጋር ወደ ኤምባሲው ሄዶ የይለፍ ወረቀት ይዘጋጅለታል። አንድ ሰዓት በማይበልጥ ጊዜ ፍቃዱን ይዞ አውሮፕላኑ ከመንቀሳቀሱ በፊት ይደርሳል። መሬቱን ይስማል። እጁን ወደ ሰማይ ይዘረጋል። ከጥቂት ጊዜ በፊት በጭንቀት ተውጦ የነበረው ፊቱ በፈገግታ ደስታውን ያንጸባርቃል። ከጓደኞቹ ጋር ይደባለቃል። በአላህ ቸርነት ወደ ሀገሩ ይመለሳል። እነሆ እኔ 13 ዓመት ወንድሜ ዶክተር እስማኤል 20 ዓመት የእህታችን ልጅ አቶ ዑመር አህመድ ጣሃ 15 ዓመት በላይ በኖርንበት ሀገር በሳውዲ አረቢያ የሃይማኖት ግዴታቸውን ለመፈጸም የመጡት ወላጅ አጅበንና በሚገባ ለማስተናገድ በአላህ ፍቃድ ሳይሳካ በመቅረቱ የሚገርምና ከፈጣሪ ፈቃድ ውጭ የሰው ልጅ ምንም ለማድረግ እንደማይችል በዚሁ ለመረዳት ይቻላል። ለምናስበው ለምናመኘው በጎ ስራ ሁሉ የአላህ እርዳታ እንዳይለየን የዘወትር ልመናችን ነው። የማይረሳኝ ተሞክሮ ኢነ ዲነ ኢንደላህ ል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻ ነው። ከዕለታት አንድ ቀን ወይዘሮ ዘውዲቱ ገብረየስ ቤት ከወንድማቸው ከደጃዝማች አሊ ገብረየስ ጋር ተገናኝተን ማንነቴን ገልጬ ከተዋወቅን በኋላ ኢነ ዲነ ኢንደላሂ ኢስላም የሚል ቁም ነገር ያዘለ አነጋገር ከደጃዝማቹ አንደበት በሰማው ጊዜ የነበረኝ ስሜት የወሎ ክርስቲያን በተለይ የመሳፍንቱ ወገን በንጉስ ሚካኤል ላይ የደረሰውን የመጨረሻ ውድቀት ትምህርት እንደሆናቸው ነው። ምክንያቱም ንጉስ ሚካኤል በምኒልክ ተጽዕኖ ወይም ከአንዳንድ ታሪክ መርማሪዎች እንደሚነገረን ንጉሱ ሃይማኖታቸውን ለመለወጥ የተገደዱበት ምክንያት በሰሜን የእስልምና ሃይማኖት ዋና ጠላት የነበሩትና በሀገራቸው ውስጥ የነበረውን እስላም ሁሉ የጊዜ ገደብ በመስጠት ሃይማኖቱን እንዲለውጥ ያስገድዱ የነበሩት አጼ ዮሐንስ በደቡብ አጼ ሚኒሊክ በጦር ኃይል እንዲያጠቋቸውና ህዝባቸውን ለእልቂት እንዳይዳርጉ ሃይማኖታቸውን ለመለወጥ ተገደዱ እንጂ የሚኒሊክ ልጅን ለማግባት ብቻ አልነበረም ይላሉ። ያም ሆነ ይህ ንጉስ ሚካኤል ከውርደትና ከውድቀት አልተረፉም። የፈሩትም አልቀረላቸውም። የመጨረሻቸው ወይም የመጨረሻ እድላቸው አልጋቸውን አጥተው በምርኮኝነት ታስረው በሆለታ ወህኒ ቤት መሞታቸው የታወቀ ነው። እዚህ ላይ ሊጠቀስ የሚገባው ሌላ ጉዳይ አጼ ሚኒሊክ ወሎን እንወደዋለን። የዚህን ዓለም ጸጋና የመጪውንም ጽድቅ ከኛው ጋር እንዲካፈል እንመኝለታለን ብለው ያሰሙትን ተስፋ ስንገነዘብ በእርግጥ ንጉስ ሚካኤልም ሆነ ልጃቸውም ልጅ እያሱ በጠቅላላው የወሎ ህዝብ የዚህን ዓለም ጸጋ አላገኙም። ንጉስ ሚካኤል ሆለታ የጦር ምርከኛ ሆነው ታስረው ሲሞቱ ልጃቸው ልጅ እያሱ በአማታቸው በእህታቸው በወይዘሮ ስህን ሚካኤል ልጅ በግርማዊነታቸው እቴጌ መነን ባል በግርማዊ ኃይለስላሴ ከታሰሩበት ከሀረር ወህኒ ቤት በሳጥን ተጭነው መጥተው በኃይለስላሴ በአማቻቸው ትዕዛዝ ጠላት እንዳይጠቀምባቸው በማለት ለኩብለላ ከመሄዳቸው በፊት አስገድሏቸው እንደኮበለሉ የታወቀ ነው። የመጪውም ዓለም ጽድቅ የጌታ ፈንታ ስለሆነ ለእርሱ እንተወው። እዚህ ላይ በእውነቱ የሚገርመው የኃይለ ስላሴ አሟሟት ከንጉስ ሚካኤል አሟሟት የተለየ አለመሆኑ ነው። ምክንያቱም ንጉስ ሚካኤል ታስረው ሁለት ሞቱ ግርማዊ ኃይለ ሥላሴም አራተኛ ክፍለ ጦር ታስረው ሞተው ተገኙ በማለት ደርግ ባወጣው መግለጫ ከዚህ ዓለም መለየታቸው መነገሩ ነው። ከዚህም አልፎ ተርፎ አጽማቸው በኢህአዴግ ዘመነ መንግስት የተገኘው በመንግስቱ ኃይለማርያም መጸዳጃ ቤት መሆኑ መታወቁ ነው። ይህ በሁለቱ ነገስታት በወህኒ ቤት አሟሟት እንደ አጋጣሚ የሚታይ ነው ወይስ አጼ ሚኒሊክ እያሱን የከዳ ጥቁር ውሻ ይውለድ ብለው ያደረጉት እርግማን ተቀባይነት አግኝቶ በመድረሱ ነው? መልሱን አንባቢያን አላህ በሰጣቸው ብሩህ አእምሯቸው እንዲደርሱበት እተወዋለሁ።